وعن الجديد ولا تؤاخذنا بالتقصير انك على كل شيء قدير انك نعم المولى ونعم النصير غفرانك ربنا واليك المصير اللهم ات نفوسنا تقواها وزكها انت خير من زكاها انت وليها ومولاها برحمتك يا ارحم الراحمين يقول الله سبحانه وتعالى بعد أعوذ بالله من الشيطان الرجيم سورة سورة العنكبوت أمسى سستنيا وأنكسلين أمسى سستنيا ويستعجلونك بالعذاب ولولا أجل مسمى لجاءهم العذاب وليأتينهم بغتة وهم لا يشعرون ويستعجلونك بالعذاب فقعت مشينا ويمي أو متاستر الراس بس نجد የት አለ እያሉ ሁልጊዜ ያጣድፈዋል። ትቢያ አርገዋ፣ እንየዋ፣ አምጣዋ፣ የት አለ እያሉ ልክ ጭራሽ አይመጣም ተብሎ የተነገራቸው ይመስል ዋስትና የተሰጣቸው ይመስል በጣም ያስቸግራሉ። ወለውላ አጀልን ሙሰመን ለጃአሁሙል አዛብ ቅጣቱ መቼ እንደሚመጣ የተቀጠረበት ቀነ ቀጠሮ ባይኖረው ኑሮ እነሱ በጠየቁት ሰዓት ወዲያውኑ ዱብ ብሎ ያንቀጠቅጣቸው ነበር። ግን የዓለም ፕሮግራም የሚሄደው በአላህ ውሳኔ እንጂ በእነሱ እቅድ አይደለም። አሁን ፀሐይ ይሁን እሺ፣ ነገ ደግሞ ዝናብ ይሁን እሺ፣ ከዚያ ሊሆን እሺ የሚል የአላህ ስብሓነሁ ወተዓላን ህግ ለእነሱ ተብሎ ይቀየራል። የአላህ ቋሚ ህግ አለ። لو جاء لولا أجل مسمى لجاءهم العذاب ባልቶኮች የሚሰማችሁ ከሆነ ሱረቱል አንከቡት ሀምሳ ሶስተኛው አንቀጽ ላይ ነው ሀምሳ ሶስተኛው አንቀጽ ላይ ወለየእትየነሁም በጌታ ይሁንብኝ ይመጣላቸዋል ይመጣባቸዋል በግተተን በድንገት ይመጣባቸዋል በግታ ሳያስፈራራ ያለ ቀጠሮ በድንገት ዱብ ነው የሚለው ወሁም ላ ይሽዕሩን እነሱ ምንም ሳይሰማቸው ሳያስቡት ሳያውቁት ብቅ ነው የሚለው يستعجلونك ያጣድፉሃል ቢልዓዛብ ቅጣቱ መቼ ነው የሚመጣው እያሉ ያጣድፉሃል ወኢነ ጀሃነመ ለሙሒጠቱን ቢልካፊሪን ከሃዲያን ጀሃነም ዙሪያውን የከበበቻቸው መሆኑን እርግጠኛ አድርገን ንገራቸው። እነሱ ቅጣቱ መቼ ይመጣል ብለው ከመጠየቅ ይልቅ ለቅጣቱ እንዳይጋበዙ ራሳቸው ማረም ያስፈልጋል ለማለት ነው። ያ ቅጣት መቼ ነው? ቴሌፎን ከአካባቢው ትንሽ ያ ቅጣት መቼ ነው በካፊሮች የሚከበው? يوم يغشاهم العذاب من فوقهم يوم يغشاهم العذاب ቅጣት የሚሸፍናቸው ቀን ሚን ፈውቅህም ከበላያቸው ወሚን ተሕቲ አርጁልህም ከእግራቸው ስርም ከላይም ምሳል ከታችም ምሳል ከላይም ቅጣት ከታችም ቅጣት ወዴት ይሸሻል ወየቁሉ አላህ የሚልበትን ቀን ذوقوا ما كنتم تعملون ትሰሩት የነበረውን ጥፋታችሁን ዋጋ ቅመሱት ብሎ አላህ አዋጅ የሚያውጅበትን ቀን በደንብ አስታውሳቸው ይላል። ምክንያቶች ሲገኙ መገረም ይገባል። ካፊሮች በተለይ ጣውት አምላኪዎች ምን ያህል የሞኝነት አዘቅት ውስጥ እንደገቡ በይፋ ያውጃል አላህ። አላህ ስብሓነሁ ወተዓላ ካፊሮችን በጥፋታቸው በዚች ዱንያ ላይ አለመቅጣቱ ያለ ጊዜው ማምጣት ስለማይችል ሳይሆን እነሱ ያሉትን ማድረግ አቅቶት ሳይሆን የአላህ ስብሓነሁ ወተዓላ ህግ ለሰዎች ጥያቄ ተብሎ የማይቀየር በመሆኑ ነው። ያ ዒባዲየ አለዚነ አመኑ እናንተ በእኔ በትክክል ያመናችሁ ሰዎች ባሮች ሆይ አለ አይን ሰው እያሳደደ ሰው መሬት ላይ አጣቦ ሰው እያንገላታ አላህ ምን በጠራ ያ ዒባዲ አለዚነ አመኑ እናንተ በእኔ ያመናችሁ ባሮች ሆይ ኢነ አርዲ ዋሲዓ የኔ ምድር ሰፊ ነች ምድሬ በጣም ሰፊ ናት፣ ለሁሉ የምትበቃ ነች። አንዱ ቦታ ቢያጣብቡህ ሌላ ቦታ ዒባዳህን ልታደርግ ትችላለህ። አንዱ ቦታ ቢያስቸግርህ ሌላ ቦታ ትገባለህ። ኢና አርዲ ዋሲዐ ምድሬ ሰፊ ናት። ስለዚህ አንዱ ቦታ ቢያስቸግሩ ሌላ ቦታ ላይ ሄደህ ዒባዳህን በደንብ ለአላህ ታዘዝ የግድ አንድ መሬት ላይ ካልተሳካልኝ ብለ ተሸፍነ አትኖር ፈኢያየ ፈዕቡዱን እኔም ብቻ ታዘዙኝ። አንድ አገር ላይ ለመኖር ስትል የኔን ህግ ጣስ የሚልህ አካል ቢመጣ እሺ አትበል። የኔን ህግ ብቻ ለመተግበር ወደሚያስችል ሀገር መሄድ ግድ ይላል። ጎጃም ላይ ከእምነት እምነትህን እንደ ልብህ እንዳትተገብር ካስቸገሩ ወደ ወሎ ሄድ ወሎ ላይ ካስቸገሩ አፋር ሄድ አፋር ካስቸገሩ ባሌ ሄድ ባሌ እምቢ ካሉ የመን ግባ የመን እምቢ ካለ ሳውዲ ግባ ማለት ነው የትም ቦታ ላይ አንተ ዒባዳ ልታደርግበት የምትችለው ቦታ ላይ በሰላም መድረስ እየቻል ይዝም ብለህ እንግዲህ አላሰሩኝም ከለከሉኝ አትስገድ ብለውኛል ሂጃብ አታርጊ ብለውኛል ምናምን ብለውኛል እያል እዚያው ልትሞሰሞስ አይገባህም ألم تكن ሌላ ቦታ ላይ ወቀሳው እኛ እኮ كنا مستضعفين في الأرض። ምድር ላይ የዚህ ሰፈር እኮ ተጨቁነን ነው መስገድ ያልቻልነው ማመን ያልቻል ነው ካሉ ካፊሮች አላህ سبحانه وتعالى ምን ይላቸዋል ألم تكن أرض الله واسعة فتهاجروا فيها። የኔ ምድር ሰፊ ያልነበረችምና ወደ እሷ ለምን አልሄዳችሁም ይባላሉ ኩሉ ነፍሲን ዛኢቀቱ ልመውት እያንዳንዷ ነፍስ ሞት ቀማሽ ናት ሞትን መቅመሷ አይቀርም ثم إلينا ترجعون ይሄ ኩሉ ነፍሲን ዛኢቀቱ ልመውት ማለት ማለት ሰለላ ከምን ጋር ተያይዞ ነው አየህ መሬት የኔ መሬት ሰፊ አልነበረም ወይ كل نفس ذائقة الموت ثم إلينا ترجعون ሁሏ ነፍስ ሞት ቀማሽ ናት የሚለውን ከምን ጋር አመጣ? ምድሬ ሰፊ ነው ካለው ጋር ምድሬ ሰፊ ነው የሚለው ነገር እኔን ብቻ አምልኩኝ የሚለው ትእዛዝ አንድ ቦታ ስላልቻል ሌላ ቦታ ላይ መሄድ አለብህ፣ አገር ማር ሰፈር ለውጥ፣ ቀይር፣ መንደሮችን ለዋውት የተወለድኩበት ያደግኩበት ምናምን በሚል ዲን የሚረገጥበት አካባቢ ላይ ውጀት አልተገኘው ብለህ ቀብሬ ታያቶች ጋራ ብለ ዲንህን ልትረግጥ አይገባህም። ለዲን ስትል ነው። እኛ ዘመን ሰው መልቀቅ የሚችለው የምናየው ለሚሽዋር፣ ለገንዘብ፣ ለምናምን ሲል እንጂ ለዲን ብሎ የሚለቅ በጣም ትንሽ ሰው ነው። ዲኑ አስቸገረኝ ብሎ የማይሰገድበት ቦታ ላይ አይሰግድም። ቢዳ የሚሰራበት ቦታ ላይም አብሮ ተመሳስሎ ይኖራል። ላኪን ለዱንያ ሲባል ንግድ የሌለበት ቦታ አይኖርም። ገበያ ስላጣሁ ለቀኩ ይላል። እስቲ ለዲን ብሎ ከየት ወደ የት ማን ለማን ለዲን ብለህ ልትለቅ ይገባሃል ካለ በኋላ በዲን ጉዳይ ቢያስቸግሩ ቢገሉ ምን ሊሆን ይችላል? እህ ማይሞታለን ኩሉ ነፍሲን ዛኢቀቱል መውት ከሱ ጋር ነው የተያዘው። ሁሉም ሞት መቅመሱ አይቀርም። ስለዚህ ዲንህን ሸክም፣ ዲንህን አጥብቀህ ያስክም፣ በአጀልህ መሞትህ አይቀርም። ትዝብት ብቻ ነው የምታተርፈው የሚን የዛር እያልክ የፊት ወደፊት ወደኋላ ኋላ እያልክ ዲንክን ሽጠህ እኖራለሁ መስሎ የምታታልል ሁሉ ትዝብት ላይ ትወድቃለህ እንጂ አጀልህ ሲመጣ ማንም አያመልጥም። ሁሉ ነፍሲን ዛኢቀቱ ከዚያ ثم ኢለይና ቱርጀዑን እዚህ ሸውዳችሁ ለማለፍ ሙከራ ብታደርጉም መጨረሻችሁ ግን እኔ ጋ ነው ማስረጃችሁ፣ እኛ ጋ ነው የምትመጡት፣ ሁልህም እኔ ጋ ነው የምትቀርበው ነው የሚለዋል والذين آمنوا وعملوا الصالحات እኛ አምነውና መልካም ነገር የሰሩ ለኑበውአነሁም من الجنة غرفا ከጀነት ክፍሎችን እናመቻችለታለን ተጅሪ ሚን ተሕቲሃ الأنهار خالدين فيها تجري من تحتها الأنهار كسوى ወንዞች ጅረት ወንዞች የሚፈሱባት የሆነች خالدين فيها እሷ ውስጥ የሚዘወትሩ ሲሆኑ ፈኒዕማ አጅሩ ልዓሚሊን የተግባሪዎች ምንዳ ምን ታምር ናት የተግባሪዎች ዋጋ ክፍያ ያወቁትን የታዘዙትን የሚገብሩ ሰዎች ዋጋቸው ከባድ ነው ዋጋቸው ትልቅ ነው ኒዕማ አጅሩ ልዓሚሊን ዓሊሚን ሳይል ቀረ ኒዕማ አጅሩ ልዓሊሚን የአዋቂዎች ምንዳ ሳይል ቀረ የተገበሩት ኒዕመ አጅሩ ልዓሚሊን ሁሉም እውቀቱም የሚፈለገው ለተግባር ስለሆነ አውቆ በስራው በእውቀቱም ተግባር ላይ ያልተገኘ ሰው ይህንን አጅር አያገኝምና الذين صبروا وعلى ربهم يتوكلون እኛ ተግባራውያን የምንላቸው ገቢራዊ ህዝቦች የምንላቸው እኛ የታገሱ አላህ ያዘዛቸውን ለመተግበር የሚፈለግባቸውን ምስዋዕት ከፍለው ታግሰው ያለፉ አላህ ስብሓንሁ ወተዓላ የከለከላቸውን ነገሮች ለመተው ታግሰው ነፍስያቸውን አሸንፈው ያለፉ ሙሲባ ሲደርስባቸው የአላህ ቀደር መሆኑን በትክክል አሚን ብለው ያለፉ ወዓላ ረቢህም የተወከሉን የሚመኩት በጉልበታቸው፣ በስልጣናቸው፣ በሀብታቸው፣ በዘራቸው ሳይሆን በአላህ ብቻ የሚመኩ ለሆኑት وكأي من دابة لا تحمل رزقها الله يرزقها وإياكم سنتنا سنت እንስሳዎች ነፍሳቶች ተንቀሳቃሽ ነፍሶች አሉ ላ ተሕሚሉ ሪዝቀሃ ቀለቧን ይዛ መንቀሳቀስ የማትችል አላሁ የርዝቁሃ ወኢያኩም አላህ ግን እሷንም ያቺ ደካማዋን ሪዝቋን ይዛ መሄድ የማትችለውን እናንተም አዋቂ ነን ግዙፍ ነን የምትሉትንም ይመግባል አላህ وهو السميع العليم الله سميع አዋቂ ነውና ይላል የአላህ ስብሓንሁ ወተዓላን ዒባዳ ለመተው ምንም አይነት ምክንያት የለም ስብሓንላህ የትም ቦታ ብትሆን ዲንህን ለመያዝ ዲንህን ለመተግበር የሚያስከለክልህ ወይም ይሄ እንዲህ ከሆንክማ እንዲህ ማድረግ ትችላለህ፣ እንዲህ ከተቸገር ሶላት ልታሳልፍ ትችላለህ፣ እንዲህ ከሆን ዲንህን ባተገብር ትችላለህ የሚባልበት ምክንያት የለም። ላ ዑድረ ሊአሐድ ፊ ተርኪ ዒባደት ላሂ ወተውሒድ ሁላችሁም መደም ሁልህም አሁን በየቤትህ ያለውን ቢድዓ ለምን አትቃወምም? ለምን አታወግዝም? ከየበየተ ቤተሰብህ ያለውን ጭፈራ ለምን አታስቆምም? ስንል የምትሉት ምንድን ነው? አቅም የለንም ነው የምትሉት አይደል? እንጣላለን ነው የምትሉ። ስለዚህ ጎረምሳ ጋር ከምጣላ ዘመድ ጋር ከምጋጭ ፈጣሪ ጋር ብጋጭ ይሻለኛል ነው ምርጫው። ቢያንስ ቢያንስ ሙንከር ያለው ቦታ ላይ ላለመገኘት ምንድን ነው የሚከለክላችሁ? በአላህ ዘፈን ወንድና ሴት የሚቀላቀልበት ሰርግ ላይ ባስህን ገትረ በስህን ትተህ የምታመላልስበት ማን ዋስትና ሰጥቶ? እኔ ግን አንድ ዱዓ አደረኩኝ። ሁላችሁም አሚን በሉ። አንድ ቀን ትልቅ ቀስር ላይ ስታመላልሱ አውዝ ቢላሂ ሸይጣን እያላችሁ ከነ ባኮቻችሁ ይዞ እዚያ ውስጥ ያለውን ኢቃማ ያለውን ፊት ለፊታችሁ እየቀደደ የሳውዲ መንግስት እርምጃ እንዲወስድ አላሁመ እስተጅብ ያ ረብ የዚያን ቀን ነው የሚማረው ይሄ ነው የማይረባ ትውልድ እኮ የሁለት ብር የሶስት ብር የሻይ የሻይ ባት ያልከፈለ ሱቅ ይዘጋበታል ሲባል አዲስ አበባ ላይ ሻይ ጠጥተህ የባት ወረቀት ካልሰጠህ አይደል የአላህ ህግ ግን ይከበር ተብሎ በሚባልበት እቤት የማትችሉ ስትሆኑ በየቀስሩ እየሄዳችሁ መጨፈር ጀመራችሁ። ከዛ በኋላ ደግሞ ከዛው ሲመለሱ ስለ ከፋላ ያለቅሳሉ። በዝሙት አረገዘችና ምን አለች? ያ ረብ ጌቴ ምን አርጌ ነው? እራላ እረ እንደው ምን አርጌ ነው? ከዝሙት አርግዛ እኮ ነው። ይሄ ሰው ድፍረቱ ቀስር ላይ መኪና ስታመላልስ ቆይተህ መኪና ብትቀማ መኪና ቢቀር ታክሲ ቢወስድብን ማንን ነው የምትወቅሰው? يا الله النعمة أنت قال لي لك فلت احرسها بالعبادة احرسها بالشكر أما تقابلها بالكفر عجيب الله دمون يكون يقرمي دوت يهيلو النذي من عمل نسبة توبة من عمل مرتوبة براها مرتوبة ولا قنا مرات أمرات أتشون أرواضو الشيء إن أنت متابع بزو سوشنا شو كشك راجو لأنه قبارو مشوار تفطال لأنه سمونه يمن لتنو الله بيطفوه አንተ አንድ ሰርግ ተከታትለህ ይህንን ሴት አመላልሰህ እዚያ ለሚሰራው ወንጀል በሙሉ እዚያ ለሚቃጠረው ቀጠሮ አንተ ነህ ተጠያቂው الله سبحانه وتعالى لتطبقوا يقبل لا عذر لأحد في ترك عبادة الله ما نمسله الكادر تقصد سلال لبينه أستاذ تقصد كجرس ولا ሌላ ተቅሲት ያመጣብሃል አላህ የመኪናው ታክሲ አይደል? አዎ የእድሳት ብሎ 10 ሺህ አምጣ ይላል። የነቅል ምናምን ብሎ አለ አይደል? እንደዚህ የሚባል ሂሳብ ባይመጣም ያመጣል። አንተ ደግሞ አንድ ቀን ስለ ኤችአይቪ ያስተምራሉ። ስለ ኤችአይቪ ኤችአይቪ ምንድነው ብዬ ስጠይቃቸው ባለሙያዎቹ እንዳሉ ኤችአይቪ ማለት ያው ከተነካኩ ነው የሚይዘው አሉ። ከተነካኩ የሆነው ታዲያ አለመንካት አይደል መፍትሄው ብዬ እነሱ የመህጎች ናቸው መፍትሄው ብለው ነው የሚያስተምሩት። የመቆጠብ ምናምን ምናምን ተቆጥበው ያውቃሉ እና እነሱ المهم የመህጎች ሳይሆን እኔ የአላህ ህግ ነው የሚያድነው ብዬ አስተምሬ አላህ እኮ አሁን ቀላል ፈተና ነው ያመጣው። ሳይነኩት የማይነካ በሽታ ነው አላህ ያመጣው። እቻይ አይቪ ማለት ካልነካኝ አልነካም፣ ተከባብረን እንኖር ነው። ሰፈር እንዲኖር ምንም አያደርግም። እቻይ አይቪ በሽታ ያለበት ሰው ቢያይ ቢጫወት፣ አንተ ጋር ቢበላ ቢጠጣ ችግር የለም አይደል? ግን እንደው አንድ ቀን ወለም ዘለም ላለው ብለህ ነካ ካረክ ይነሳል። የታወቀ የነካን መንካት ጀግንነት ነው። አባሮ ነው የሚሰብህ። እንደው አይለቅም ደግሞ ቂመኛ ነው። ይሄ ነው ኤች መግለጫዋ። እኔ ወደፊት አላህ ራሱ ለምን አየኸኝ ብሎ የሚይዝ በሽታስ ቢያመጣ አያመጣም። መጥቶ ነበር እኮ አንድ ሰሞን እኮ በዛ በቻይና አካባቢ ብቅ ብሎ በሽተኞችን ምን ማድረግ ጀመሩ ቻርገው እነዚህ ሁነው ይዘዋቸው በረሃ ይወስዷቸውና የሆነ ክልል አድርገዋቸው ጥለዋቸው ይመጣሉ ምግብ በሆነ ሰዓት ያስቀምጡላቸዋል እነሱ ሲሄዱ ይመለሳሉ ግን ወዲያውኑ ዳኑ ተመለሱ አለ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون يا سيدنا يملسان እምቢ አለ ከዛ በኋላ ይለቀዋል ንፋሱ ዝም ብሎ በቀይ ባህር አብሮ አድርጎ ከአየሩ ጋር ሊለቀው ይችላል ቀይ ባህር ንፋስ የነፈሰበት ሁሉ በሙሉ ሊታመን لا عذر لأحد في ترك عبادة الله وتوحيده فيها مهما كان ምንም ይሁን ሰላት መስገድ ያለብን ሰዓት አታሳልፍ እንዲህ ስለሆንኩ ነው ወይ ሚሽዋሩ በጣም ወሳኝ ስለሆነ ነው ቀጠሮ ስላለብን ነው ላ لأنه إن منع منها في بلد وجب عليه أن يهاجر إلى بلد آخر عند أجر لاي عند سرى لاي عند أكبر لاي قال تمشوا للا بتايهن أنا بشم زي هذا الله يكسر البيالة على منهم كذا كسر بين صلاة أستخدم جماعة أستخدم يميل سرى لاي بتقرأ صلوتا صلاة እንዳስተግሩ የሚሉ ካሉ ሴቶች ላይ ጥላችሁ ውጡ አትደራደሩ አንዳንዶቹ ምን አሉ? አንቺ እንደ ልጃችን ስለሆንሽ ባባ ሲመጡ ሂጃብ አታድርጋ ይሉናል አሉ። ባባ ናቸው። ምን ነው ሲባል እንደ ልጅ ስለምንቆጥ እንደሚባል አለ። አጅነቢ ናት፣ አጅነቢ ናት። ከልጆች ጋር እንደ ልጅ ተጫዋች፣ ከባለቤቴ ጋር ከአባቴ ጋር የሚባል ነገር ቦታ የለው። ላ ዑዝረ ሊአሐድ ይኸው ቁርአን ምን አለ? ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲያ ስራ አልነበረም ወይ እርግጥ እዚህኛው ስራ እንትኑ ደመወዙ ደጎስ ያለ ሊሆን ይችላል ሶላት የለም እንጂ እዚህኛው ደግሞ ደመወዙ ዝቅ ያለ ነው ግን ሶላት አለ እንደልብ ይህን ምርጫ ምን ታደርጋለህ ይቅርበት ጎመን በጤና لأنه إن منع منها في بلد وجب عليها أن يهاجر إلى بلد آخر لا معنى للخوف من الموت من فرته ነው እንዲህ የምትሆነው ሞት ፈርቼ ድህነት ፈርቼ ምናምን ፈርቻ አይደል ምንም ማዕና የለውም ሞት ፈርተህ አታመልጥም ان الموت الذي تفرون منه فانه ملاقيكم አንተ ሁልጊዜ እየተደበቅከው እየሸሸኸው ያለ ሞት ግን አታመልጥም إذ إذا وجب العمل كالهجرة والجهاد لأن الموت حق لا بد منه بيان جزاء أهل الصبر والتوكل من أهل الإيمان والهجرة والتقوى ትክክለኛ የአላህ ስብሓንሁ ወተዓላ ባሪያዎችና ታዛዦቹ ምን እንደሚከፈላቸው ነገረን አላህ لا يمنعن المؤمن من الهجرة خوفه من الجوع في دار هجرته إذ تكفل الله برزقه አገሬን ጥዬ ከሄድኩኝ ስራ ከተውኩኝ ምን ሊበሉ ነው አትበሉ አለ እንደሱ የሚል አለ እስቲ ማን ነው ይህንን የሚያሳይ ግድ የለም አንተ ለአላህ ብለህ ውጣና እስቲ አላህ ሲያስርብህ ተመልከተው ይላል እዚህ ቁርአን ውስጥ አለ وكاين من دابة لا تحمل رزقها الله يرزقها وإياكم ነቢዩ አለይሂ ሰላቱ ወሰላም ከዚህ በበለጠ አንድ ሐዲስ አላቸው ይህንን በሙሉ ካልሰራው አልበላም ብሎ የሚያምነውን ሰው ሁሉ በሙሉ ገደል የሚያስገባል لو توكلتم حق توكلكم لرزقكم الله እናንተ ትክክለኛ በአላህ የምትመኩ ብትሆኑ አላህ ይሰጣችሁ ነበር ማንን እንደሚሰጣሉ የለፋን የጋረን የጣረን ወይ በካዝናው ያስቀመጠን አሉ ወፎችን እንደሚሰጥ ወፎች ጧት ሲወጡ ይሩዋቸው የሚበሉት አጥተው እንደው እስበራሳቸው የሚባሉ ነው የሚመስሉት ይንጫጫሉ ወፍ ተንጫጫ ይላል ወፍ ሲንጫጫ ወጣው ምን ነው የሚንጫጫው የሚበላ ተፈጠረ ስለዚህ ባላ መብረር ነው ይሄ ሲወጡ ምን ያገኛሉ አይታወቅም ባዶ ሆዳቸውን ነው ክስት ብለው ነው ሆዳቸው ሽልቅ ብሎ ነው የሚገቡት ማታ ሲመጡ ግን ወንድሜ ተነፋፍተው ነው ጸጉራቸውን እየነሰነሱ ነው የሚገቡት። አልሐምዱሊላህ እያሉ ግን ለነገ ይዘው አይገቡ። ሀውላ በተወክሉ እኛ ይቺ እንስሳ ይቺ በትንሽ ነገር አውቃ ጌታዋን እንኳን ተወከል ዐላ ረቢሃ ተብሽ አመ አልበሸር አመ አልኢንሳን ያመት እያለው ለልጆች ለምንድን ነው የምታደርገው? ይሄ ለትውልድ ይላል ጫማ ያንተ ሳይ መስኮቱ ሳይዘጋ ቢቆምስ አንተ ስትጨነቅ ስታስብ የአላህን ዲን የሚያስተው ይኑር ይሰብ አትሰብ አንልም መቼም ላኪን የአላህን ዲን እስከሚያስተው ድረስ ለማንኛውም ولئن سألتهم من خلق السماوات والأرض وسخر الشمس والقمر ليقولن الله أما رجل الله سماواتنا مدر يفتر معنا ፀሐይንና ጨረቃ እንደፈለገ የሚያዝዝ ማን ነው ብሎ እንደፈለገ የገራቸው ማን ነው ብሎ ብለህ ብትጠይቃቸው ይፈልጉ ይሆናል ማን አለ ብለው ለመጨረሻ ሄደው ሄደው ግን ለየቁሉነ አላህ አላህ ነው የፈጠራቸው ይሆናል ፋና ዩፈኩን ታዲያ እንዲህ ብለው ካመኑ በኋላ አምልኮትን ለማን ነው የሚሰጡት ወዴት ነው የሚዞሩት አና يصرفون عن الحق بعد ظهور أدلته لهم الله يبسط الرزق لمن يشاء من عباده ويقدر له الله لفلقوا رزق ይዘረጋል ያሰፋል ለአንዳንዱ ደግሞ ጥበብ ጭንቅ ውጥር ያደርገዋል ለፈለገ ነው ማንም አስገዶት አይደለም። ይሄ የአላህ ልጅ ይሄ እንጀራ ልጅ ስለሆነ አይደለም። ይሄ ዘመን ስላለው ይሄ ስለሌለው አይደለም። ይሄ ብልህ ስለሆነ ይሄ ሞኝ ስለሆነ አይደለም። ይሄ ታሳሪ ስለሆነ ይሄ እንዲህ ስለሆነ አይደለም። እንደውም አንዳንድ ጊዜ ክፉዎች፣ ሙጅሪሞች ሀብታሞች ቦታ አገኛቸዋል። አንዳንድ ጊዜ ደግሞ ማይሞች ዱቤያቸውን እንኳን መግበው ማስቀመጥ የማይችሉ ሀብት በሀብት ይሆናሉ። እኒህ ግን ተምረው yes no የሚሉት no problem ምናምን ምናምን ያው ግን problem ኡ ቤት ውስጥ የሞላበት አለ የሚበላ የለ፣ የሚጠጣ የለ። በምን አይደል በምን አይደል በምን አይደል ይሄው ቁርአን በግልጽ አላሁ يبسط الرزق لمن يشاء አንድ ሰው በግብጽ ብልጫ አይሰጥ ሰዎች ዓለም በሙሉ ተሰብስቡ ይሄን ሰው የሀብታም እናርገው ብሎ ቢያሰባስብ አመድ ያደርገዋል አላህ ዓለም በሙሉ ተሰብስቦ ይህን ሰውዬ ድሃ እናድርገው የሚባል ሀብታም ያደርገዋል። አላሁ የብሱጡ ሪዝቀ ሊመን የሻ ወየቅዲር ለፈለገው ደግሞ እንዲሁ ጭንቅንቅ ነው የሚያደርገው። ያ ግን የሀገራችን ጎረምሳ ምን ማለት ጀምሯል አሉ ካለው ተወለድ ወይ ይሄ ድሉ ካመለጠ ካለው ተጠጋ ካለው ተጠጋ ማለት ይቃማ ያላል ከወድ ያለ ስራ ያላት ቤት የፈረሸች ጋር ጠጋበል በል ጸባይን አሳምረ ማለት ነው አይደል ጅዳ በቃ እዚህ ሀገር ሀብታም ሴት ማለት ይቻላል ሌላ ምን ታመጣላችሁ ታዲያ ምን ተሳቢ አትገዛ ተሳቢ የወረሰች እዚህ ምን ታረግ ትመጣለች መኪና የወረሰች ብትኖር እዚያው ነው የምትቀረው በአዲስ አበባ ቀረች እዚህ ትልቅ ማለት እንግዲህ በቃ ከአንድ ሺህ በላይ ደሞዝ ያላት ወይም ቋሚ እንዴት ነው ስራው አስተማማኝ ነው ሱብሃንአላህ መልክ እንዴት ነው አረ መልክ አይጠየቅም ማለት መልክ የለም ስራ ነው ዘንድሮ ሰው ሳያስባለው ስራ ነው إن الله بكل شيء عليم الله سبحانه وتعالى كل ነገር የሚያውቅ ስለሆነ ለማን ሀብት ቢሰጥ እንደሚጠቅም ያውቃል ያውቃል ራሱ አላህ ማንን በገንዘብ ሰጥቶ ይፈትናል ማንን በድህነት ይፈትናል ራሱ ያውቃል ولئن سألتهم من نزل من السماء ماء فأحيا به الأرض من بعد موتها كسماء وهان أوردو بزيا وها ምድርን ከሞተች በኋላ ህያው የዘራባት ህይወት የሰጣት ማን ነው ብለህ ብትጠይቃቸው ለየቁሉነ አላህ አራ ይህማ ማን ይችለዋል አንድ አላህ እንጂ አላሁ አክበር ሻሊ ጎንደር ይቺ ዝናብ ስልጣን እንዴት ነው አልተሳካላቸው ይቺ ስልጣን ዝናብ ስልጣን በቃ ሀጃሊ ጎንደር ምንም የላቸውም ሰው ሁሉ ዝም ብሎ ነው የሚያወራው ማለት ወይስ ምክንያት ይሆን ይሆን እንዴ ለሳቸው ካልታረደ አልሰጥም ብሎ አላህ ስምምነት ከማን ጋር ለማን ነገር እሳቸው ሰፈር ቀይ በሬ ካልታረደ ጥቁር ነገር ምን ታልተባለ አላደርግም የበኒ እስራኤል ላም ነው የምትሆነው እንዲህ እያላችሁ ብላችሁ ብላችሁ ብላችሁ መጨረሻ አላህ ስብሓንሁ ወተዓላ ቅጣት ነው የሚያወርደው እኔ ዝናብ አይደለም ዝናብ ሰው እንዲህ ያደርግ ይችላል ገታ ምናምን ሰደቃው ካልተሰደቀ ዝናብ አይዘንም ብሎ ማመን ፈጣሪ በቀጥታ የበላ ዝናብ ቢያወርድ ፊት ለፊት ላ ይስተዋል አይከብድም መን ነዘለ ሚን ሰማእ መኮች እኮ ናቸው ከሰማይ ዝናብ አውርዶ ምድርን ቡቃያ በቡቃያ የሚያደርግ አዝመራ በአዝመራ የሚያደርገው ማን ነው ሲባል ሁበል ነው የሚል የለም ላትናት መናትናት ዑዛ ነው የጉት የዑቅ ነው የሚል አልነበረም እነማ የቁሉን እጅ الله هو الذي نزل من السماء ماء فأحيا به الأرض بعد موتها ቁል አልሐምዱሊላህ አላ ኢቃመት ልሑጃ ለአላህ ምስጋና ይገባው። እኔ እንግዲህ መረጃዬን ተናግሬያለሁኝ። በል በል አክሰሩሁም ላ ያዕቂሉን ብዙዎቻቸው አእምሮ ስለሌላቸው ነው እንጂ እንዲህ ብለው ካመኑ በኋላ ከዚያ በኋላ ይሄ ለላት ነው፣ ይሄ ለዑዛ፣ ይሄ ለመናት፣ ይሄ ለሻሊ ጎንደር፣ ይሄ ለጌታ፣ ይሄ ለሚካኤል፣ ይሄ ለገብርኤል፣ ይሄ ለኢየሱስ፣ ይሄ ለማርያም ለምን ያስፈልግ ነበር? ለማንም አያስፈልግም። አላህ የፈጠረውን በግ ለማን ነው የምታርደው? ሐታ ሰውየው እኮ ዝንብ አርዶ ጀሃነም ገባ። ዝም አሁን እኛ ጋር ተራ ነገር ነው አይደል? የሆነው መንገድ ሲሄዱ ሁለት ሰዎች ኬላ ላይ ደረሱ። እዚያ ሽፍት ዱርዬ ፈታኝ፣ አላህ የላከባቸው ምን አለ? በቃ የሆነ ነገር አርዳችሁ ነው የምትሄዱት። የምድር እዚህ ካላረዳችሁ አታልፉ። ኧረ እኛ ምንም የለንም አናርድም። ትንሽም ነገር እኮ ይቻላል። እንደው ብቻ አድምተን ነው ማለት ያለብን ለማለት ነው። አንዱ ወንድም የምን ላርገሽ እንደው ዝም ቢሆን ይዘህ እኮ እዚሁ ከገደልክ ለኔ ብለህ በቃ እሱንስ አደርጋለሁ ብሎ ዝም ባረደ። ያኛው ዝም ብሎ ቢሆን አላደርግም ለአንተ ለምን አደርጋለሁ እገላለሁ ግን ለኛ ገደለው የሰውዬ የጀነት ገባ ዝም ባላርግም ብሎ ይሄኛው ዝም ባሎ ጀሀነም ገባ አሉ ነቢ አለይሂ ሰላቱ ወሰላም ታዲያ አንተ ግመል እያረድክ وما هذه الحياة الدنيا يتعلم عيدلتم يتعلم الله أكبر هذه الحياة الدنيا من شرقها إلى غربها من جنوبها إلى شمالها ዓለም በሙሉ አውሮፕላኑ፣ መኪናው፣ ህንፃው፣ ፎቁ፣ አበባው፣ አዝመራው በሙሉ ወርቁ፣ ብሩ፣ ሴቱ፣ ወንዱ፣ ሀብታሙ፣ ድሃው ما هذه الحياة الدنيا إلا إيش لهو ولعب ጨዋታና ቀልድ ናት እንዲህ መሆኑ አይደል እንጂ ታዲያ እንዲህ ብቻ ዓለም የቁም ነገር ዓለም ብትሆን አሁን ያለው ኑሮ አሁን ያለው የሰው ልጆች ህይወት አሁን ያለው ዓለም ያለበት አቅል የሚሰራው ስራ እየተሰራ ነው ያለው وإن الدار الآخرة لهي الحيوان ህይወት ማለት ያቺ የመጨረሻይቱ ዓለም ናት ስለዚህ ህይወቱ ያማረለት የምንለው ህይወቱ የሚያስደስት የምንለው ያቺ ዓለም የምታስደስት የሆነችለት ናት። ህይወቱን የከሰረ የምንለው ያችን ዓለም የከሰረ ነው። እዚህ ዓለም ላይ ከተሳካልህ ተሳካልህ፣ ካልተሳካልህ ችግር የለውም። ለው ካኑ የዕለሙን የሚያውቁ ቢሆኑ ኑሮ ለአዐዱ ለሃ ዑደተሃ የሚገባትን ያዘጋጁላት ነበረ። ለው ካኑ የዕለሙን ለስተዐዱ ለሃ እስትዕዳደን ካሚለን የተሟላ ዝግጅት ያደርጉላት ነበረ ይለናል አላህ ካፊሮቹ ሙእሚኖችን ምን ይሏቸው ነበረ ለው ኩንቱም ዐለ ልሐቂ ለም ተኩኑ ፉቀራ እውነት ይዛችሁ ቢሆን ኑሮ ደሃ አትሆኑም ነበር ምልክቱ እናንተ የሚረባ ነገር እንዳልያዛችሁ የሚያሳየው ደሃ መሆናችሁ ነው አሏቸው وهذا تمويه منهم إذ في الكافرين من فقراء أيضا እነሱ ሲሆን ደሃ አላቸው አለ ካፊር የሆነ ሁሉ ሀብታም ይሄ በድሮ ጊዜ ምናልባት ሊያሞኙት ይችል ይሆናል አሁንማ የሚበላው ያጣ ካፊርም አለ አስሉ የዚችን ዱንያ መስጠት إن الله يعطي الدنيا لمن يحب ولمن لا يحب دنيا ለሚወደውም ለማይወደውም አካል ይሰጣል አላህ አኺራን ግን ለሚወደው ብቻ ነው የሚሰጠው ስለዚህ ዱንያ ስለሰጠህ ወዶ አለመሆኑን የመውደድ ምልክት እንዳልሆነ ወቅ የአኺራ ነገር እያሰራ ወደ አኺራ ነገር እያደረገ ከሆነ ግን ተስፋ አለ التعجب من تناقض المشركين الذين يؤمنون بربوبية الله ويجحدون ألوهيته يا الله ጌትነት ፈጣሪነት ካመኑ በኋላ አምልኮትን ለሱ ብቻ አለማድረግ የማያደርጉ ሰዎች ምን ያህል የተማታ የተምታታ ስሜት እንዳላቸው ያመለክታል الغنى والفقر لا يدلان على رضا على رضا الرب ولا على سخطه ሀብትም ሆነ ድሃ ድህነት የአላህን ውዴታም ሆነ ጥላቻ አያመለክትም وإنما يدلان على علم الله وحكمته وحسن تدبيره يتعلم بيان حقارة حقارة الدنيا وتفاهتها وعظمة الآخرة وعلو قيمتها يجيش الدنيا من من بوتان دلالاتنا آخرة دمو من يا بوتان دلالات فلهذا أحمق الناس وأشدهم سفاهة من يعمو عن الآخرة ويذكر بها ويبشر الدنيا ويؤمن بها የሞኞች ሁሉ ሞኝ የምንለው የከብቶች ሁሉ ከብት የምንለው ይችን ዓለም እየተንከባከበ አኽራን ችላ የሚል ነው ለው ካነ ፊ ዱንያ ነቢ አለ ሰላቱ ወሰላም ለው ካነ ፊ ዱንያ ተዝኑ ዕንደ ላህ ጀናሐ በዑዳ የትንኝ ያህል የጉንዳን ያህል ወላ የትኋን ያህል የእሷን ክንፍ ያህል ትንኝ ክንፏ ትንኝ ራሷ ትንሽ ነች ሙሉዋ የእሷ ክንፍ ደግሞ በጣም ትንሽ ነች የእሷን ያህል እንኳን አላህ ዘንድ ዋጋ በነበራት ዱንያ ማ ሰቃ ሚንሃ ካፊረን ሸርበተማ ለካፊር ለካሃዲ አንዲት ጉንጭ እንኳን አይሰጥም ነበር አላውቅህም ላለው የታይቸህ የሰምቸህ ላለው ስሰማኝ ታገኘዋለህ ብሎ ይቀጣው ነበር ዱንያ ምንም ማትረባ መሆኑን الدولة اللي يبني فإذا ركبوا في الفلك دعوا الله فإذا ركبوا في الفلك مركبوا استغفروا دعوا الله مخلصين له الدين اللهم إلى ይለምኑታል يا رب ይህን ما أبل إذن بسلام ቤታችን أكبر إيام فلما نجاهم من البر ميدا شوته إذا هم يشركون وجاءوا بأ الله يجرى من إلى هذا لله ሀዳ ሊሹረካኢና ይዘው የመጡትን ከባህር ማዶ ይሄ ለፈጣሪ ነው፣ ይሄ ለሚካኤል ነው፣ ይሄ ለጌታ ነው፣ ይሄ ለሻሊ ጎንደር ነው፣ ይሄ ለምናምን ነው ይባላል ማለት አይደል? ሊየክፉሩ ቢማ አተይናሁም የሰጠናቸውን ለመካድ ብለው ወሊየተመተዑ ለዚች ዱንያ ላይ ሊደሰቱ ሊዝናኑ ግን ያ ሄዶ ሄዶ መጨረሻ ምን ይሆናል? ከሳራ ነው። فسوف يعلمون عاقبتهم السيئة ያቺ መጨረሻ ውድቀታቸውን ምን እንደሆነች ያውቃሉ አወለም የረው ለምን አይመለከቱም አላዩም ምን አና ጀዐልና እኛ እንዳደረግነ ሐረመን አሚነን ሰላሙን ሐረም እንደፈጠርን አያውቁም ወዩተከጠፉ ናሱ ሚን ሐውሊህም ሰዎች በጎን በዙሪያው ሰዎች እየተቀሙ እየተጠለፉ እየተወሰዱ እየተገደሉ ማንም እየተጫወተባቸው እየተዘረፉ እየተደበደቡ እየተገደሉ እነሱ ሰላም መኖራቸውን አልተመለከቱም አፈቢልባጢል ዩሚኑን ወቢኒዕመት ላህ የክፍሩን በባጢሉ አምነው በአላህ ጸጋ ይክዳሉን እነተቢዕ ልሁዳ አሉ መኮች ምን አሉ እነተቢዕ ልሁዳ ها نتخطف من أرضنا أولم نمكن لهم حرما آمنا يجبى إليه ثمرات كل شيء ومن أظلم ممن افترى على الله كذبا وشة بأ الله لا يكتف يبدل بدلن ما نال مريت لا يبدلن وبدلن مالت ውሸትን በአላህ ላይ የሚቀጥፍ ነው ሰው በጓደኛው ላይ ሲዋሽ እንኳን ያፍራል ሰው በመንግስት ላይ ሲዋሽ ያፍራል سو باغر لا سواش يفرا سو با الله لا سواش تادي علي يفرا يقبو او كذب بالحق لما جاء وين مونتو سمت علت على وكم بلو يكدان كذي بلت كهالي يتقفن يا مانان أليس في جهنم مثوى للكافرين بجهنم وسط لكهاديان لا على كم لالو يا الله أنت ብቸኛ አምላክነት ለካዱ ሰዎች መመለሻ የለምን አልተደረገም ተደርጓል አለ መስዋሁም جهنم مثوى الكافرين بألوهية الله سبحانه وتعالى جهنم ناس لما والذين جاهدوا فينا ለኛ ብለው የታገሉ ለኛ ብለው የሚጥሩ الذين بذلوا جهدهم የአቅማቸውን የሚጥሩ والذين جاهدوا فينا في تصحيح عقائدهم እምነታቸውን በማስተካከል وتزكية نفوسهم ራሳቸውን ከቆሸት በማጽዳት وتهذيب أخلاقهم ስነ ምግባራቸውን በማነት የጣሩ ሰዎች ثم بقتال أعداء الله من أهل الكفر المحاربين للإسلام والمسلمين የእስላም ጠላቶች በመዋጋት በመከላከል በመታገል የጣሩ ሰዎች ለነህዲየነሁም ሱቡለና ዋናውን መንገዳችንን መስመራችንን እንመራቸዋለን ሱቡለና ወኢነ ላህ ለመዓ ልሙሕሲኒን አላህ ከመልካም ሰሪዎች ጋር በመሆኑ እኒህ ሰዎች ደግሞ መልካም እየሰሩ ስለሆነ መልካም የሚሰሩትን ወደ መልካም ነገር ይወፍቃቸዋል بيان أن المشرك العرب أن مشرك العرب لم يكونوا ملاحدة لا يؤمنون بالله تعالى وتقيل أنهم كانوا موحدين توحيد الربوبية مشركين بتوحيد الألوهية أي توحيد العبادة በዚህ የቁርአን በእነዚህ አሁን በሰጠናቸው ትምህርቶች ላይ የመካ ከሃዲያን ሙልጭ አሉ ከሃዲያን አልነበሩም እንደ ዘመን አመጣሹ እንደ ኮሚኒስቶቹ ምንም አምላክ አለ ብለው ፈጣሪ አለ ብለው የማያምኑ አልነበሩም። ፈጣሪ እንዳለ ያምኑ ነበር። ተውሂድ ሩቡብያን በትክክል ያምኑ ነበር። የማያምኑት ተውሂድ ኡሉህያውን ነው የአምልኮት ብቸኝነቱን ነው እንጂ አሚኑ ያልተቀበሉት የፈጣሪነቱን ነገር በምንም አይጠራጠሩም ነበር። ከዚያ ወዲህ ግን አንዳንዶቹ ፈጣሪ መኖሩን ራሱ እየካዱ መጡ። ለምሳሌ የዳርዊንን አመለካከት የተከተሉ ኮሚኒስቶች ኢትዮጵያም ውስጥ የዛሬ 30 ዓመት አካባቢ ይሰጥ በገሃድ ይሰጥ የነበረው ትምህርት ማለት ሰው ማለት ከዝንጀሮ መሰል ነው የመጣ ብለው አዲስ ከተማ ላይ ራሱ ደርድረውት ነበረ። በጣም ዝንጀሮ የሚመስል ትንሽ ያለ እዛ ትንሻል ሻል ብሎ ሻል ብሎ አራተኛው ነው መሰለኝ ጥሩ ሻል ያለ የህብረተሰብ ትምህርት ተብራችሁ አይታችሁ ከሆነ የህብረተሰብ ትምህርት ተብሎ ይሰጥ የነበረው ዳርዊን ሰው የመጣው ዝም ብሎ እንዲሁ ዓለም ስትሽከረከር አለ ተሰንጥረን ነው የመጣ ነው አለ። ማን ነው ያስፈነጠረው? ዳርዊን ዙሮበት ነው የሆነ ነገር ሲፈላስፍ ፈላስፍ ያብዳሉ። አንዳንድ ጊዜ ይሄ መመሪያ የሌላቸው አቅማቸውን የማያውቁ መጨረሻቸው ማበል ነው። እነ ማርክስ እነ እንግልስ እነ ሌኒን እነዚህ ከሃዲያን በሙሉ መጨረሻቸው ጅኑን ነው። እነዚህ ሰዎች ፈጣሪ አላህ ነው ብለው አያምኑ። እሱ አመለካከት አሁንም ቢሆን አይጠፋም። አንዳንድ አንዳንድ ዝም ብሎ ርዝራዥ አይጠፋም። ስለዚህ እምነት ምን ያደርጋል ብሎ ያፌዛል። በእምነት ላይ ግን አለማመንም እምነት ነው። እነሱ ጋር ለአለማመን እንታገላለን ይላሉ። እኛ አለማመን ስንታገል፣ እነሱ ደግሞ ለአለማመን ለመካድ ክህደትም እምነት ይሆን የመካ ካፊሮች ግን እንዲህ ጭራሽ ሙልጭ ብለው የካዱ አልነበሩም። ጨነቅ ሲላቸው ወደ ማን ያመለክታሉ? ወደ አላህ። መርከቡ ወዝ ወዝ ወዝ ወዝ ሲል ማዕበሉ ያ ረብ ይላሉ። ያ ረቢ ያ ረቢ ያለ አንተ ይላሉ። ፈለማ ነጃሁም ኢለል ሜዳ ላይ ሲያወጣቸውና ሰላም ሲወጡ ከዚያ በኋላ ለሁ በል ቀዩ ለዚያችኛቱ ምናምኑ ቀይ ደሮ ለጅላኔ ለምናምን ይመጣል ማለት ኮንትሮባንድ ብያዝብ ማንን ነው የምትለምነው? በአላህ ኮንትሮባንድ ብያዝብ አንዳንዱ እኮ ሞኛ ይጠፋን ሸኾቹ ድረሱልኝ የሚል ጃምኑ الله أكبر ማን ትላለህ አላህ ነው የሚባለው አይደል ያ አላህ لكن لما ينتهي ትሳላለህ ለገብርኤል በእግሬ ሂጄ ድሬዳዋ ኮንትሮባንድ ነበር አሉት እና ሙስሊሙም ክርስቲያኑም ሲያዝበት እንዲያው ገብርኤል እንዲያው አድነኝ እንጂ እንዴው በሰላም አሳልፈኝ እንጂ በእግሬ ቀን ቀን በእግሬ እመጣለሁ። ከየት ከድሬዳዋ እስከ ቁልቤ ገብርኤል የሚባለው የሸኾቹ ቦታ ያ ሰፈር እኮ የሸኽ ቦታ ነበር። የሸኹን ቦታ ነው አፍርሰው ቤተክርስቲያን ሰርተው አሁን እንዳይለቀቅ። ለዚህ ነው በየአመቱ እንትን ግን ታዲያ ሌላ ቤተክርስቲያን በየአመቱ አይከልለትም። የሆኑ ትርጉ የሸኽ ቦታ ስለሆነ ነው። እዚያ ቦታ እንሄዳለን አሉ እኔ ተስዬ ነበረ በሰላም ጅዳ ደርሼ ከእንትን ከሰራሁኝ በእግሬ እሄዳለሁ ብያለሁኝ። ይወጅባታል إيقاظ ضمائر المشركين بتنبيههم بنعم الله تعالى عليهم لعلهم يشكرون የካፊሮቹን ጭንቅላት ራሱ ማነቃቃት ያስፈልጋል። እንዴ ፈጣሪ እሱ ነው ካላችሁ፣ ዝናብ የሚያመጣው እሱ ነው ካላችሁ፣ ታዲያ ስታመልኩ ለማን ነው? ስትሰግዱ ለማን ነው? ስትጾሙ ለማን ነው? ስትሳሉ ለማን ነው? ማለት ያስፈልጋል። እንዴ ክርር አብ አንተ ደግሞ ምናምን ምን እምነት አለ ከምትል ይልቅ እስቲ በተስማማህበት ነጥብ ላይ ተወያይና ከዚያ ቀጥሎ ያለውንም ለማሳመን ሞክሩ። ላ ظልም አዕظመ ምን ظልም መን ይፍተራ ዐለ ላህ ከዚብ በአላህ ላይ ውሸትን ከሚፈላሰፍ በአላህ ላይ ከሚዋሽ የበለጠ ውሸታም በምድር ላይ የለም። የውሸታም ውሸታም ማለት አላህን ንቆ በአላህ ላይ ውሸት የሚቀስሰው አላህ ያላለውን ብሏል የሚል بشرى الله لمن جاهد المشركين وجاهد نفسه والهوى والشياطين بالهداية إلى سبل الفوز والنجاة في الحياة الدنيا والآخرة የእስላም ጠላት የሆኑትንም ራስንን በማሸነፍ ስሜትን በመግዛት ሰይጣንን በማሸነፍ የታገለ ሁሉ አላህ ቀናውን መንገድ እመራዋለሁ ብሏልና ታገሉ። ለነፍስያችሁ አትታዘዙ፣ ለገንዘብ አትታለሉ፣ ለዚች ዓለም ጉዳይ ብላችሁ ራሳችሁን አትተው። ፈድሉ الاحسان وهو إخلاص العبادة لله تعالى وأداؤها متقنة مجودة كما شرعها الله تعالى الله سبحانه وتعالى عند عزز عند دنققوا ملك سراوتشن مسرات تجبي مهونون الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراه إحسان مالس الله سبحانه وتعالى يمتا يوم مسله متعزز የምታየው እንኳን ካልሆን ያየኛል የሚያየኝ አለቃ ያህል ያየኛል ብለህ እንኳን ልታከብረው ነው ይህንን ካላደረክ አንተ ለአላህ ስብሓንሁ ታዛዥነት አላይ አላየሁትም አያየኝም ብለሃል ማለት ነው ስለዚህ ብቻውን ታማኝነት ተሰጥቶ እንደተሰጠው ሰራተኛ ስትፈልግ ትተኛለህ ስትፈልግ ትነሳለህ እነዚህ ናቸው እንግዲህ የሱረቱ አልዓንከቡት መጨረሻዎች እስቲ ሱረቱ ልዓንከቡትን ለቀን ከመሄዳችን በፊት ሱረቱ ልዓንከቡትና ሱረቱ እዛ ፊት የነበረው ማለት ቀሰስ አካባቢ ሱረቱ ልዓንከቡት እና ሱረቱ ልቀሰስ የተወሰኑ ነገሮችን እስቲ እናያቸው የቂያማ ቀን አላህ ስብሓነሁ ወተዓላ ሱረቱል ቀሰስ ላይ ነው የቂያ ማለት እዚህ በዱንያ ላይ ይዋሹ የነበሩት በውሸት በቅጥፈት ይደረደር የነበሩ ነገሮች ሁሉ ይጠፋሉ፣ ይበናሉ ይላል። ምን የሚለው ቦታ ላይ አያ ها አላህ ስብሓነሁ ወተዓላ ይህቃ ማለት ይዋሹት ይቀጡት የነበረውን ነገር በዱንያ ላይ ታጨረብሩ የነበሩትን ነገር አጠፋለሁኝ እሱ አምሳ ስድስት ነው 65 ነው ስልሳ አምስት فعميت عليهم الأنباء يومئذ فهم لا يتساءلون عميت عليهم الأنباء سورة قصص الكبابي سورة القصص الكبابي من الله, الله سبحانه وتعالى እንደዚሁ ካስተማረን አንዱ ማንም ሰው አላህ የመረጠውን እንጂ ሊመርጥ አይገባም ይላል ليس للإنسان إلا ما اختاره الله عز وجل يتنيو آيانو وربك يخلق ما يشاء ويختار الله ነው መምረጥ ያለበት እንጂ አንተ ማነህና ምርጫ የምትለው ይላል አላህ የአላህ ስብሓንሁ ወተዓላ የቁርአን አያ ውስጥ ዓቅል ማለት ዓቅል ማለት ዓቅል ዓቅል አቅለኛ ነው ግን የምንለው የሚጎዳውና የሚጠቅመውን ለይቶ ሲያቅ ነው ይላል። የሚጎዳውና የሚጠቅመውን ለይቶ ያላስተማረ የማያሳውቀው አቅል አቅል አይባልም። እ شوفوا شوفوا شوفوا سورة القصص هكذا ሱረቱ ልቀሶስ ላይ ስለ አቡ ጣሊብ ነው የሚያወራው ያልነው የቁርአን አያት አለ ስለ አቡ ጣሊብ ያወራው የትኛው አያት ስንተኛ ያህል ነው? ስንተኛ ነው? ሀምሳ መኮችኛ መኮች እኛ እኮ እናንተን አንተን መከተል ችግር አልነበረንም፣ ግን ከተከተለ ሰው ያድምብናል ብለን ነው። አንተ እንደው አድማ አትፈራም፣ እኛ አድማ ፈርተን ነው የሚል አለ። ዛሬም ተቀርቷል። ትንሽ በዚህ ፊት ለፊት ባይሆንም ግን ሱረቱል ቀሶስ ላይ በግልጽ ነው ያለው። ምን አርድና እንተቢዕ ልሁዳ ማለት ነቢዩን ብንከተል ኑተኸጠፍ ምን አርድና በቃ ሰው ያስለቀቀናል ሀገር። ስለዚህ የድሮውን እምነት ይዘዋል ብለው ነው ለዚህ ያስቀመጥናቸው እንዲሉን ፈልገን ነው አሉ። አላህ ስብሓነሁ ወተዓላ መልካም ነገርን መጥፎ ነገርን በመልካም መመለስ የሚያስመሰግን ተግባር መሆኑንም በዚሁ የቁርአን ምዕራፍ ላይ ነግሮናል ምን የሚል ነው هي ويدرؤون بالحسنة السيئة يتنو السوء ولا تجادلوا عليه أم سارتين أم سارتين أولئك الذين أولئك يؤتون أجرهم مرتين بما صبروا ويدرؤون بالحسنة السيئة ومما رزقناهم ينفقون لا سورة العنكبوت لاي سورة العنكبوت لاي ሰዎችን የላኩት ነቢያቶችን የላኩት ሰዎችን ቀናውን መንገድ ለማስያዝ ነው ይላል የት አለ እንደሱ ይላል የኑህ መላክ የተለያዩ ነቢያቶችን መላክ ማውራቱ እኮ ለሰዎች መልእክት እንዲያደርሱ ነው የኑህ መርከብ የኑህ መርከብ ታሪክ ለኑህ ሰዎች ብቻ ሳይሆን ተአምርነቷ ለዓለም ናት ይለናል ምን የሚል ነው آية للعالمين حادثة الطوفان ومنها السفينة ومكث تلك المدة الطويلة مع قلة المستجيبين آية للعالمين للناس نعم سورة سورة العنكبوت የመጽሐፍ ባለቤቶችን መከራከር ተገቢ ነው ባይሆን እንዲሁ ዝም ብሎ መጨከን መጨፍጨፍ ሳይሆን ስተታቸውን ደካማ ጎናቸውን እያነሱ እነሱን ማውገዝ ብቻ ሳይሆን ጥሩ ነገሮችን በመናገር ነው ይለናል። ወላ አህሰንቱ አሕሰንቱም ነቢዩ ዓለይሂ ሰላቱ ወሰላም ለምን አላህ እንዲህ አያደርግም? ለምን እንዲህ አያደርግም? መቼ ነው የሚመጣ የሚያመጣብን ቅጣቱን ምናምን እያለ ጠይቋቸዋል። እሳቸውን እኮ የኔ በእጅ አይደለም የዚህ ጉዳይ ስልጣኑ የአላህ ነው ያሉበት የቁርአን አያትም ሱረቱል አንከቡት ላይ በደንብ ተምረነዋል። ምን የሚለው ነው على آية كم خمسين لولا أنزل عليه آيات من ربه من أبساتهم قل إنما الآيات عند الله وإنما أنا نذير مبين